قُلْ إِنَّ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم نقد شبهات المشركين التي يتعلقون بها في تسويغ شركهم في توحيد الإلهية نقد شبهات المشركين يا مشركوشن من شبهات ما متعشا وين دمو من مالت نقد ما فرس مالتنا مثال التي ያቺ የተዓለቁነ ቢሃ በእሷ የሚንጠለጠሉት ፊ ተስዊቅ ሽርኪ ሽርካቸውን በማስገባት ወይም ደግሞ ቆንጆ በማስመሰል ማለት ነው። ፊ ተውሒድ ልኢላሕያ የት ነው የሚያስገቡት? ተውሒድ ልኢላሕያ ውስጥ ከተውት በቃ እንደ ጥሩ ነገር ይቆጥሩታል ማለት ነው። ኢነሁ ቢሰበቢ እነሆ በምክንያት ይላል። ኢነሁ ቢሰበቢ رواج الشبه ሹብሃን ምን በሚሉ رواج ማለት ምን ማለት ነው? ዛዓት ወይም ኢንተሸረት የሚያሰራጩ ግልጽ ነው አለ እ፣ የሚያነሳሱ ግልጽ ነው አለ ዛዓት ወይም ኢንተሸረት ማለት ነው ረዋጅ ራጀ ከሚለው ቋንቋ ራጀ ማለት ዛዓት ኢንተሸረት ማለት ነው ሹበሂ ሹብሃትን ወልሒካያት እንዲሁም የተለያዩ ወጎችን ቂሰስ ማለት ነው እ ምን በሚሉ በሚያሰራጩ በሚያናፉሱ ሰዎች ምክንያት አለቲ ضل አለቲ ضل بها اكثر الناس ያቺ ብዙ ሰዎች የጠመሙባት ወዐዱሃ የቆጠሯት አድለተን መረጃ ብለው የስተሚዱነ ኢለይሃ ወደ እሷ የሚጠጉባት ፊ ተብሪሪ ባላሊሂም ጥመታቸው መልካም በማድረግ ተብሪር ማለት መልካም ማድረግ ማለት ወሽርኪህም ሽርካቸው ኢስተምራኡ ኢስተምራኡ ይህችን ቃል በደንብ ያዙ። ኢስተምራኡ ማለት ወጀዱሁ ጠይበን ጥሩ ሆኖ አገኙት ወይም ደግሞ አጣፈጡት ማለት ኢስተምራኡ አጣፈጡ ማሁም አለይሂ እነሱ ያሉበትን አጣፈጡት ምርጥ ነው ምርጥ ነው ብለው ማለት ነው ፈካነ ሆነ እንግዲህ በዚህ ጊዜ እነሱ እያጣፈጡ የእነሱ ሽርካቸውን ሲያጣጥሙ ላቡደ የማይቀር ሚን ከሽፊ ዘይፊሃ የእሷን ዘይፍ ምን ማለት ማሳወቅ ማለት ነው በላሏል ወበያኑ ቡጥላኒሃ ባጢል መሆኗን ደግሞ ምን ማለት መግለጽ ማለት ነው ለእያንዳንዱ ማለት ነው ግልጽ ነኝ ቡጥላኒሃ ሊየህሊከ መን ሀለክ የጠፋ ይጠፋ ዘንድ አን ከመረጃ ከመን ረጃ ወየሕያ መን ሀየ ወየሕያ ሕያው ይሆን ዘንድ መን ሀየ ሕያው የሆነ አን ከመረጃ ከመን ረጃ አንጻር ወሃዚህ ቺኮ አሹበሂ ምን ማምታቻ ብዥታ ሚና ከሷ ውስጥ ማ ሁወ ቀዲም ምን ይሆናለ ቀዲም ይሆናለ አድላ ቢሂል ሙሽሪኩን ሙሽሪኮች አድላ አድላ ማለት አሕበሩሃ ወሕተጁ ቢሃ ማለት ነው። ምን ያሏት ያቀረቧት ወይም ደግሞ በእሷ መረጃ ያደረጉበት ማለት ነው። ሙሽሪኩን ሙሽሪኮች ሚነል ዑመም ሳቢቃ ባለፉት ህዝቦች ላይ ወሚና ከሷ ውስጥ መን አድላ ቢሃ ምን ያደረጉበት መረጃ ያደረጉበት አለ ምኖች መረጃ አድርገው ያቀረቧት አሉ ሙሽሪኩ هذه الامه የዚህ ኡማ ምኖችም ሙሽሪኮችም ومن هذه الشبه ከሚቀርቡት ሹባቶች ውስጥ አወለን የመጀመሪያ ሹባሃቱ ማምታቻ ነች ብዥታ ነች ተካዱ ተኩኑ የሚያመጧት ማምታቻ ተካዱ የምትደርስ ተኩኑ መሆንን ሙሽተረከተን ምን የሆነች የሚጋሩበት ማለት ነው ጠዋኢፍ ሙሽሪኪን የሙሽሪኮች ቡድን በአጠቃላይ ብዙ አይነት ሽርክ ሙሽሪኮች ነው አይደል? የተለያየ ሽርክ ነው አይደል የሚሰሩት? ሁሉም ማለት ነው የሚጋራበት ሹባሃት ነች። ፊ ሙክተለፍ ልኡመም በሁሉም ኡመም ውስጥ በሁሉም ህብረተሰብ ውስጥ ያለ ማምታቻ ነው። ወህ እሷ ሹባሃቱ ማምታቻ ነች ወይም ብዥታ ነች። አልእሕቲጃጅ መረጃ ማድረጋቸው አልእሕቲጃጅ መረጃ አድርገው ማቅረባቸው ቢማ ካነ ዐለይህ ልአባ አባቶች ባሉበት ጉዳይ ላይ ወላ አጅዳድ እንዲሁ ምኖች አያቶች ባሉበት አሀ እናንተ ከአባቶቻችን ከአያቶቻችን ትበልጣላችሁ እያሉ ማለት ወአነሁም ነው እኮ እነሱ ወሪቱ እንደወረሱ ደግሞ ብጅታ ያመጣሉ። ሀዚህ ልአቂዳ ይህችን እምነት ማለት ነው እንደያዛት ያስቀምጣሉ። ፈለፈን አንሰለ ምትኩ ከቀደምቶች እየተወራረሱ የመጡ መሆኑን ይገልጻሉ። ከማ ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ እንዳለው አንሁም ስለነሱ ወከዛሊከ እንደዚሁ ማ አርሰልና አላክን ሚን ቀብሊከ ካንተ በፊት ሚን ቀርየቲን አንዲትንም ምን ቀሪያ ውስጥ ምን አላክንም መልእክተኛን አላክም ሚን ነዚሪን ካስጠንቃቂ ኢላ ቃለ ሙትረፉሃ ሙትረፎች ያሉ ቢሆኑ እንጂ ዋናው ቋንቋ ምን ማለት ነው? ቅምጥሎች ማለት ሙትረፉ ውሃ ማለት ቅንጥሎች እኔ አግኒያ ሀብታሞች ምናምን አሉ አይደል? አምባገነን እነሱ ማለት ነው። ቅንጥሎቿ አግኒያዎቿ ያሉ ቢሆኑ እንጂ ምን ያሉ ቢሆን እንጂ ኢና ወጀድና እኛ ያገኘን አባአና ማንን አባቶቻችንን አላ ኡመቲን አላ ጠሪቀቲን በመንገድ ላይ ወኢና እኛ ደግሞ አላ አሳሪህም በእነሱ ፋና ላይ ሙቅተዱን ተከታዮች وهذه الشنجريه ሁጀቱን መረጃ ነች። የልጀኡ ኢለይሃ ወደ እሷ የሚጠጉበት መን ያዕጀዙ የሚያቅተው ሁላ አን ኢቃመቲ ደሊል መረጃ ማቅረብ ያቃተው ሁላ የሚጠጋበት ማንድ ነው? መረጃ ደሊል አቅርብ ሲባል የአባቶችን የእናቶችን ከነሱ ትበልጣለ እነሱ ናቸው የያዙት ጠሪቅ ቆንጆ ይላል። ከነሱ ትበልጣለህ ይባላል። አላ ዳዕዋሁ በሙግቱ ወህየ እሷ ሁጀቱን ዳሒዳ ምንድነች? ባጢላ ማለት ነው። ዋሂዳ ማለት ነው ውድቅ የሆነች ነች። ወህየ እሷ ሁጀቱ መረጃ ነች። ባሂዳ ምን የሆነች ባጢል የሆነ መረጃ ነች። ላ ዩቃሙ ለሃ ወዝኑን ለእሷ ሚዛን የማይቆምላት ፊ ሱቂል ሙናዘራ በምን በውይይት ማለት ነው ገበያ ላይ ሚዛን የማይቆምላት ነች። በውይይት ገበያ ላይ ሚዛን የማይቆምላት ሚዛን ላይ ልትመዘን የማትችል ነች። ፈኢነ ሃኡላ እነሆ እኮ እነርሱ አልአባ አባቶቻቸው አለዚነ እነዚያ ቀለዱሁም የተከተሏቸው ለይሱ አላ ሁዳ በቅናቻ መንገድ ላይ አይደሉም። ወመን ካነ ከዛሊክ እንደዚህ ደግሞ የሆነ ላ ተጁዙ ሙታባዓትሁ መከተሉ አይበቃም። ወልክቲዳሂ ቢሂ በሱም ማለት ነው አካሄድ ማለት ነው መከተል አይበቃም አሉ። ቃለ ተዓላ አላህ ስብሓነ ወተዓላ ብሏል። ረደን ዓለይህም በእነሱ ላይ መልስ ሲሰጥ አላህ ብሏል። ቃለ ቃለ ብሎ አለ አወለው ጅእትኩም አልመጥዋችሁም እንዴ ቢአህዳ በተመራ ቅናቻ በሆነ ሚማ ወጀድቱም ዐለይህ አባአኩም አባቶቻችሁን ካገኛችሁት መንገድ ማለት ነው። ምን የሆነ ቅናቻን መንገድ የያዘን ምን አላልኳችሁም ወይ? እኔ ይዤላችሁ አልመጣሁም ወይ? ቃለ ብሎ አለ አወለው ጅትኩም እናንተን አልመጣኋችሁም ወይ ቢአሕዳ ቅናቻ የሆነን ሚማ ወጀድቱም አለይህ አባአኩም አባቶቻችሁን ካገኛችሁበት የተሻለ ቅናቻ መንገድ ወቃለ ተዓላ አወለው ካነ አባኡሁም አባቶቻቸው አባቶቻቸው አይደሉም እንዴ ላ ያዕለሙነ ሸይአን አንዳችንም ነገር የማያውቁ ወላ ያህተዱነ ሰቢላ መንገድንም ያልተመሩ አልነበሩም እንዴ ይላል አላህ በሌላ የቁርአን አያ ደግሞ ምን ይላል? አወለው ካነ አባኡሁም አባቶቻቸው አልነበሩ እንዴ ላ ያዕቂሉነ ሸይአን ምንንም የማይረዱ ወላ የህተዱነ ጥናቻ መንገድ ያልተመሩ አልነበሩ። እንዴት በአባቶቻቸው መረጃ ያደርጋሉ እነሱ ጥመት ላይ ሆነው ሳለ በማለት አላህ ስብሓነሁ ወተዓላ ይናገራል። ወኢነማ የኩኑ እነሆ እኮ የሚሆነው አልክቲዳ መከተል ቢልአባ በአባት መሕሙደን በአባቶች በአያቶች መከተል የሚሆነው መሕሙደን ምስጉን የሚሆነው ጥሩ ምስጉን የሚሆነው ኢዛ ካኑ አላ ሐቂን በምን ላይ ከሆኑ ነው? እነሱ በሐቅ ላይ ከሆኑ ነው። አለበለዚያ እነሱ ባጢል ላይ ሆኖ የአባቶችን መንገድ ብሎ መፎከር የዘሬን ከለቀቅኩኝ ዘርዘሬ ማለት ትርጉም የለውም። ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለ አይ ዩሱፍ ዓለይሂ ሰላም አዎ ዩሱፍ ስለ ዩሱፍ አላህ ሲናገር እንዳለው ማለት ነው። እነሁ ቃለ እንዲህ ብሏል፣ ወተበዕቱ ወተበዕቱ አለማ ዩሱፍ ወተበዕቱ ተከትያለሁ ሚለተ አባኢ የአባቶቼን መንገድ ኢብራሂም ወኢስሐቅ የኢብራሂምና ኢስሐቅን መንገድ እንዲሁም ወያዕቁበ የያዕቁብን መንገድ ማ ካነ ለና ለእኛም የለንም አንሽሪከ ቢላሂ ሚን ሸይ በአላህ ላይ ምንም አጋራት የለንም ምክንያቱም አባቶቻችን ስላላጋሩ ይላል ይህ ነው እንግዲህ አዎ መንገድ ማለት ይዞ የሄደው የማንን ነው የመልካም ሰዎችን ፈለግ ይዞ ስለሄደ ዩሱፍ ትክክል ነው ማለት ነው ግልጽ ነው ምክንያቱም ይሄ የምስጉን የሆነ መከተል ነው ማለት ነው በጥሩ ነገር ስለተከተለ ባለፈው ለማስቀመጥ እንደሞከርኩት ማለት ነው የኛ ሰው ዲን ላይ ሲመጣ ነው እንጂ ሚዛኑን የሚጥለው። በዱንያ ጉዳይ ላይ እኮ አባቶች የሄዱበት ምንድነው ኋላ ቀር የሆነን መንገድ ተከትሎ መሄድ የሚፈልግ ማንም የለም። እንዳልኳችሁ ማለት ነው። ምን የሆነ ኋላ የሆነን አካሄድ የአባቶችን እንኳን ልከተል አይልም ሰው ልጅ በምን ላይ በዱንያ ጉዳይ ላይ ማለት የተሻለውን ማለት ነው ምን ያለውን የመጠቀውን አካሄድ ነው መሄድ የሚፈልገው። በዲን ጉዳይ ደግሞ ወላ ሲየማ ሐቅን ያለን መንገድ ነው መከተል ያለብን። ወቃለ ተዓላ አላህ ስብሓነሁ ወተዓላ ብሏል፣ ወለዚነ አመኑ እነዚያ ያመኑት ወተበዐትሁም የተከተሏቸው ዙርየተሁም ማ ዝርያዎቻቸው ቢኢማኒን በኢማን የተከተሏቸው አለ አላህ ስብሓነሁ ወተዓላ እነዛ ያመኑ ከነሱ መሞት በኋላም ዝርያዎቻቸው በመልካም የተከተሏቸው አልሐቁና ቢህም እነሱ ምን እንላቸዋለን እንሰበስባቸዋለን ማለት ነው። አልሐቅና ብህም በቋንቋ ደረጃ ምን ማለት ነው? እናገናኛቸዋለን፣ እንሰበስባቸዋለን በጀነት ውስጥ ዙርየተውም ማንን ዝርያዎቻቸውን ምን እንላለን እንሰበስባለን። ሙእሚን የሆኑ ማለት ነው አማኝ የሆኑ አማኝ የሆኑትን እናገናኛለን ማለት ነው። መሰለን ማለት ነው መልካም ጥሩ ሰሪ የነበሩት እናትና አባቶች ማለት ነው ልጆቻቸው ከነሱ ጋር ጀነት ቢሆኑ ይመኛሉ አይመኙ ይመኛሉ እናትና አባቶቻችን እነሱ አልፈው ከኛ ቀድሞ ቢሞቱ እነሱ ጀነት አላህ ከወፈቃቸው የኛን ጀነት መሆን ነው የሚከጅሉትና አዎ በመልካም ከተከተሏቸው በጀነት ውስጥ አንድ ላይ እንሰበስባቸዋለን ይላል አላህ Subhanahu Wa Ta'ala ለምን ደስታቸው እጥፍ ድርብ ሆኖ ይጨምር ዘንድ ማለት ነው። ወሹበሃቱ ማምታቻቸው እኮ አልኢህቲጃጁ ወሹበሃቱ ልኢህቲጃጅ መረጃ አድርጎ ማቅረብ ይህንን ማምታቻ ቢማ ካነ ዐለይህ ልአባኡ አባቶች ባሉበት መንገድ አባሉነ ጠማሞች ሙተገልግል ይቺ መረጃ ሙተገልግላ የሆነች ነች። ሙተገልግላ ማለት ምን ማለት ነው? አስሉ ተገልገለ ተገልገለ ማለት ምን ማለት ነው? ደኸለ ፊሂ ማለት ነው። በዛ ውስጥ የገባበት የሰረጠበትም። ሙተገልጊላ ምን ማለት ነው? የገባች ወይም የሰረጠች ነች። የገባች ወይም የሰረጠች ነች። ፊ ኑፉሲል ሙሽሪኪን በሙሽሪኮች ምን ውስጥ ነፍስ ውስጥ ዩቃቢሉነ በዚህ አካሄዳቸው ይቃረናሉ ቢሃ ደዓዋቱል አንቢያ የአንቢያዎችን መንገድ ይቃረናሉ። አለይሂም ሰላት ወሰላም የአላህ ውዳሴና ሰላም በእነሱ ላይ ይሁንና ይህንን ምክንያት በማድረግ በልባቸው ውስጥ የሰረጸውን ማለት ነው ጥመት ይዘው የነቢያቶችን መንገድ ይቃረናሉ። ፈቀውሙ ኖህ የኑህ ህዝቦች ለማ ቃለ ለሁም ኑህ ኑህ ባላቸው ጊዜና ያ ቀውም ዕቡዱላህ ህዝቦቼ አላህን ተገዙ ማለኩም ሚን ኢላሂን ገይሩህ ከሱ ውጭ ሌላ አምላክ አላቅላችሁም ለእናንተ ሲል አፈላ ተተቁን አትጠነቀቁም ወይ አትጠነቀቁም ወይ አትፈሩም ወይ የአላህን ቅጣት ሲላቸው ምን አሉ فقال الملأ الذين كفروا من قومه من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل لأنزل ملائكة ما سمعنا بهذا في آبائنا الأولين من قالوا فقال الملأ النزا توش بلوهارو شما من توش بلوهارو الذين كفروا النزا يكاروت من قومه كانوا هزبوج وست ኢንቆሚ ከህዝቦቹ ከሱ ህዝቦች ውስጥ ማሃዳ ይህ እኮ አይደለም ማሃዳ ይህ እኮ አይደለም ኢላ በሸሩ ሚስሉኩም የእናንተ አምሳያ ሰው እንጂ ሌላ አይደለም ዩሪዱ ይሻል ይፈልጋል አየተፈበለ አለይኩም በእናንተ ላይ የበላይ መሆን አየተፈበለ አለይኩም በእናንተ ላይ የበላይ መሆን ይፈልጋል ወለው ሻ አላህ አላህ ቢሻ ኖሮ ለአንዘለ መላኢከተን ኑህን ሳይሆን የሚልክልን ምን ነበረ? መላኢካ ነበር የሚልክልን። ሱብሓነላህ ማ ሰሚዕና ደግሞ አልሰማንም ቢሃዛ እሱ ይዞ መጣው መንገድ ፊ አባኢና አልአወሊን ከበፊት አባቶቻችንም እሱ የሚለውን ጥሪ አላህን ብቻ ተገዙ የሚለውን አልሰማንም ይላሉ። እዚህ ላይ ያቀረቡት ሶስት ነገር ነው። አንደኛው ኑህ እንደናንተው ሰው ነው አሉ። ታዲያ ምን ይላክላቸው? ምን ፈለጉ? መላይካ አሉ። እዚህ ጋር መላይካ ነበር የሚልከው አሉ። መላይካ የሚላከው መላእክቶች ቢሆኑ ነበር ተከታዮቹ። እንዴት አድርጎ ነው እስቲ ጅብሪል ወደኛ ሊያስተምረን የሚችለው? እንደ ሰው የሰውን ባህሪ ተላብሶ ነበር አለን። ይሄ የቅል ምኞት ነው። አየተፈበለ አለይኩም ደግሞ ሌላ ምን አሉ? እባክህ ከእናንተ ላይ አየተፈበረ የእናንተ በላይ ለመሆን ፈልጎ ነው። ግልጽ ነው። እበልጣቸዋል ሁላችሁም ለማለት ፈልጎ ነው ነብይ ነኝ ያለው። ውሸቱን ነው አሉ። አራ ሶስተኛ ደግሞ ምን አሉ እ አባቶቻችን እ ያላሉትን ነው እሱ እያለ ያለው አባቶቻችን አንድን አምላክ ተገዙ የሚለውን ጥሪ አላደረጉም ብለው አሉ። አደረጉ ማ ዐለይሂ አባአሁም አባቶቻቸው ያሉበትን ጎዳና ሁጀቱን መረጃ አደረጉ ዩዓሪዱነ ቢሃ በእሷ ሊቃረኑበት ማ ጃአሁም ቢሂ ነቢዩሁም ኑህ ኑህ የመጣበትን መንገድ ይቃረኑ ዘንድ ወቆሙ ሳሌሕ የሳሌሕ ህዝቦች ደግሞ የኮሎነ ብለው ይላሉ ለሁ ለሱ ለማ ለሳሌሕ ምን አሉት አተንሃና ትከለክለናለህ እንዲ አንተ ሳሌሕ ሆይ አን ናዕቡደ ማ ያዕቡዱ አባኡና አባቶቻችንን ሲገዙ የነበሩትን እንዳንገዛ ትከለክለናለ በማለት የሳሌህ ህዝቦችም ለነቢዩላህ ሳሌህ ምን ብለዋል? መልስ ሰጥተውታል። አንቀበልም ባይ። ስለዚህ ይህንን መረጃ የሚያቀርቡላ የሙሽሪኮችን ፈለግ እየተከተለ ነው ማለት ነው። ወቀውሙ ኢብራሂም የኢብራሂም ህዝቦችም የቁሉነ ለሁ ለሱ ይሉ ነበር በል ወጀድና አባአና በእርግጥ አባቶቻችንን አግኝተናል ከዛሊከ እንደዚህ የፍዓሉ ምን ሲሉ ሲሰሩ ሲተገቡሩ ምንን ሽርክን በማለት አሉት በል ወጀድና አባአና አባቶቻችንን በእርግጥ አግኝተና ከዛሊከ እንደዚህ የፍዓሉ ሲሰሩ ነው ያገኘናቸው ስለዚህ አከልክሉን ይሉ ነበር አሁንም አዎ እነዛ በኢብራሂም ዘመን ያሉትን ሙሽሪኮች ይህንን ነው መረጃ ያቀረቡት ወፊርዓውን ፊርዓውን እንኳን አና ረብኩም አልአዕላ ብሎ ያለውም ራሱ መረጃ ያቀረበው ምንድን ነው? ቢሙሳ አለሙሳ ፈማ ባሉ ቁሩን ልኡላ እሱ አምላክ ነኝ ብሎ ሲያበቃ መረጃው ግን ይገርም ፈማ ባሉ ሁኔታቸው ምንድን ነው? አልቁሩን ያለ የመጀመሪያዎቹ ዘመኖች እንዴት ሆነ? እሺ እንዲህ ከሆነ እንዴት ነው ቅጣታቸው? የአዛብ ናቸው ማለት ነው? ጥሩ ላይ አይደሉም ማለት ነው? እያለ ጠየቀው ማለት ነው። ወሙሽሪኩል አረብ የአረቦችን ማለት ነው ሙሽሪኮች ለምን ይቅርብን አሉና እነሱም ግልጽ ነው እንደዚህ ነው እኮ ወሙሽሪኩል አረብ የአረብ ሙሽሪኮችም የቁሉነ ብለው ይላሉ ለሙሐመድ ሰለላሁ ዐለይሂ ወሰለም ለሙሐመድ ሰለላሁ ዐለይሂ ወሰለም ብለው አሉ ለማ ቃለ ለሁም ቁሉ ላ ኢላላህ ከአላህ በስተቀር የሚመለክ አምላክ የለም ብላችሁ በዚህ ጎዳና ተጓዙ ብሎ ጥሪ ሲያቀርብላቸው ምን አሉ? ما سمعنا بهذا في الملة الآخرة إن هذا إلا اختلافه ما سمعنا إن يقال سمان بهذا بزي عن سبب مثل وطري في الملة الآخرة بمن؟ بمن ترشو من قلوج في الملة الآخرة بمن ترشو من قلوج بمن المرعى عمالكم كإسلام بفيد كون بإسلام ثلاثة من مالكم نبيه ከመላካቸው በፊት ባለው ፊልሚለት ልአኺራ ያሉት እነሱ አባቶቻቸው የነበሩት ሙሽሪኮች የነበሩበትና በማ በነሳራዎች ግልጽ ነው። ነቢዩ ከመላካቸው በፊት የተላከው ማን ነው? ነቢዩ ከሆነ ዒሳ ነው አይደል? አዎ የለም አንተ የምትለውን አሉ አውቀው إن هذا ነው እኮ ይህ ኢላ ምንድነው? ቀጠፋ ነው ውሸት ነው አሉ። إن هذا እነሆ እኮ ይህ ኢለ እኽትላፍ ቀጠፋ እንጂ ሌላ አይደለም፣ ውሸት ነው፣ የተቀጣጠፈ ነው አሉ። ይህ እንግዲህ የመጀመሪያው እንግዲህ የተናደባቸው መረጃ ምንድን ነው? አባቶቻችን እኛ የአባቶቻችንን መንገድ አንለቅም፣ አዎ አባቶቻችን በዚህ መንገድ ነው ብሎ መረጃ ማቅረብ የምን የሳሊሆች የመልካም የሙእሚኖች መንገድ ሳይሆን የማን ነበረ? የበፊቶችም ሙሽሪኮች መንገድ ነው። አሁን እንደዛ እንሂድ የሙእሚኖችን መንገድ ላይ አይደለም ያለው፣ የአማኞች መንገድ ላይ ሰው የሙሽሪኮችን ጠሪቅን ያዘው ካሁኑ ሊታሰብ ይገባል ብሎ ለነሱ ይሰጣቸዋል። የሚያመጡትን ማለት ነው ሹብሃት በአየር ላይ ቡንን ይላል ማለት ثانيا ሁለተኛው የሚያቀርቡት ሹብሃት ሙሽሪኮች አህባሽን በሉት ሌሎችም ሽርክ ለሚሰሩ የሚያቀርቡት ሹብሃት ومن الشبه التي يدلي بها በሷ ምን የሚሉበት يدلي ምን ብያለሁ? መረጃ አድርገው የሚያቀርቡት بها ኡባዱል ቁቡሪ ቀብር አምላኪዎች አልየውመ ዛሬ ያሉት ዘኑሁም ምን ማለታቸው ነው? መጠርጠራቸው ነው። አነ ሙጀረዱን ንጥቅ በምላስ ብቻ በተናጠል ማለት ቢላ ኢላሃ ኢላላህ ላ ኢላላህ ማለት የክፊ ምን ይላል አሉ ይበቃል አሉ ሊዱኹሊል ጀና ጀነት ለመግባት ወለው ፈዐለ አልኢንሳን የሰው ልጅ ቢተገብር ማ ፈዐለ ምን ያለው የሰራውም ቢሰራ ጀነት ለመግባት ምንም አይከለክለውም። እንዲህማ ቢሆን ኖሮ ምን ስራ አሰራን ታዲያ? አንዴ ምን እንላለን? ላይላ ኢላላህ በቃ የፈለግነው እንሆናልና ሞኝነት ነው። ነፍስን ነፍስን መሸንገል ማጭበርበር፣ ነፍስን ወላሂ በነፍስ መጫወት فإنه أنه كوسو لا يكفر أي كدم مالو وهو يقول እያለ لا إله إلا الله يالي سورج لي كده يشلم ይሄንን ያሉት ምን ይዘው ነው ሙተመሲኪነ ቢዘዋሂር ልሐዲስ የመጡትን ሐዲሶች ዛሂራቸውን በመያዝ ነው። ግልጽ ነው። በዛሂር የሚያሳየውን ያለምንም ማብራሪያ የሚይዘውን ከላይ ያለውን ብቻ በመያዝ ነው። አለቲ ወረደ ፊሃ ያ የመጣበት ወረደ ፊሃ በእሷ ላይ የመጣው አነ መነጠቀ ቢሸሃደተይ ሸሃዳተይንን የተናገረ ሸሃደቱ አላ ኢላላ ሙሐመድን ረሱሉላህን የተናገረ ሑሪመ አለናስ በእሳት ላይ ህርም ነው እሳት አይነካውም የሚለውን ዛሂሩን ብቻ ይዞ ታዲያ ዛሂር ሐዲስማ ከያዘንማ እኮ ሁላችንም ምንድን ነው የምንሆነው? ኧረ ትልቅ ነገር ነው። ምክንያቱም ሁላችንም እየሰገድን ነው አይደል? ወይሉን ሊል ሙሰሊም ብሏል አላህ ወይሉን ሙሰሊም ስለዚህ እናቁማ ማለት ነው ዝም ብለን ሀዲስ እና ቁርአንን ነው እንዴ የምንይዘው መልእክቱ ምንድን ነው የሚለውን ከሌላ እየተረዳን ነው እንጂ የምንይዘው ግልጽ ነኝ ስለዚህ አትስገዱ አይደለም እዚህ ዛሂር ከተያዘ ችግር ነው ወልጀዋቡ መልሱ እኮ አን ሀዚህ ሹበህ አን ሀዚህ ሹበሃ በዚች ማምታቻ ግልጽ ነው በዚች ማምታቻ ሹብሃት ላይ ብዥታ ላይ እነ هذه الاحاديث እናንተ እኮ ይሄ የምትጠቅሷት ሐዲሶች ለይሰ አላ ኢጥላቂሃ በምኑ አይደለም የሚቀመጠው ልቅ በሆነ መልኩ አይደለም መረጃ የሚደረገው ወኢነማ ሂየ ሙቀየዳ እሷ ምን ያለች ነች የምትቀየድ ነች ምን ማለት ነው መቀየድ የምትገደብ ልቅ ነበረች አይደለ ላይላ ኢላላህ ያለ ጀነት ይገባል የሚለው ከዛ ግን እኛ በሌላ በኩል የመጣን ሀዲሶች መሰረት እንገድባታለን ቢአሐዲሲን ኡኽራ በሌላ ሀዲስ ጃአ ፊሃ በእሷ ላይ የመጣባት አነሁ ላ ቡደ እሱ እኮ የማይቀር ነው ሊመን ቃለ ላ ኢላሃ አላህ በስተቀር አምላክ የለም ላለ አያዕተቂደ ማዕናሃ ምኗን ማሰብ አለበት መጀመሪያ ማዕናዋን ማወቅ አለበት አይደል ያዕተቂድነት አድርጎ መያዘል ማዕናሃ የእሷን ማዕና ቢቀልቢህ በቀልብ ወያዕመለ ሊሰራ ቢሙቅተባሃ እሷ በምታስፈርደው ማን በምታስፈርደው ላኢላህ ኢላላህ በምታስፈርደው መስራት አለበት ويكفر ሊክድ ይገባል بما يعبد من دون الله በአላህ ከአላህ ውጭ በሚገዙት መካዝ አለበት ወመን የክፉር ቢጣጉት ወዩእምን ቢላህ ነው ያለው አላህ መጀመሪያ መካድ አለበት። ከማ ፊ ሐዲስ ኢትባዕን አለበለዛ ظاهر حديث ተይዞማ አይሆንም ማለት ነው። ቁልፉማ በር አይከፍትም እ ጥርስ ከሌለው ግልጽ ነው። ሰለፎች እንዳሉ ላኢላሃ ኢለላህ ሚፍታሁል ጀና ነቻ። ስራዎቿ ደግሞ ምንድነች? ጥርስ ናቸው ማለት ነው። ከማ ፊ ሐዲስ ኢትባን በኢትባን ሐዲስ ላይ እንደተስተላለፈው ረዲየላሁ አንሁ ፈኢነ አላህ አላህ እኮ ሐረመ ዐለ ናሪ በእሳት ላይ ህርም አድርጓል። መን ቃለ ላ ኢላሃ ኢለላህ የብተጊ ቢዛሊከ ወጅህ አላህ ግልጽ ነው። ወይላ ለበለዚያማ ላኢላሃ ኢለላህ ብቻ ዝም ብሎ በማለት ጀነት የሚገባ ከሆነ ፈልሙናፊቁነ የቁሉን ሙናፊቆችም እኮ ላኢላሃ ኢለላህ ይላሉ። ታዲያ ጀነት ሊገቡ ነው እንዴ? ላኢላሃ ኢለላህ ቢአልሲነቲሂም ነው ያሉት አይደል? ላኢላ ኢለላህ ማለት በምላስ የሚበቃ ከሆነ በቃ እኔም አንቺም ላኢላ ኢለላህ እንልና ከዛ የፈለግነውን እንስራ። ይሆነ አይሆንም። ቢአልሲነቲህም ወሁም እነሱ እኮ ፊደርክ ልአስፈሊ ሚነናር ላኢላ ኢለላህ በማለት ቢሆን ኖሮ እነሱ ታዲያ ፊደርክ ልአስፈሊ ሚነናር ለምን ይሆናል? ፊደርክ ደርክ ማለት ማለት አዘቅ ደርክ ማለት የስር ማለት ነው። አስፈል ያለው አዘቅት ናቸው። የእሳት ደርክ ሚነናር ከእሳት ተብሏል። ወለም የንፈዐሁም ኑጥቁ ቢላ ኢላህ ኢላላህ ላኢላ ኢላላህ መናገር ለእነሱም አልጠቀምም። ሊአነውም ምክንያቱም ላ ያዕተቂዱነ የሚያስቡ ስላልሆኑ ነዋ። ማደለት አለይህ በሱ ያመላከተችውን ላኢላ ኢላላህ የምታመላክተውን ነገር ቢቁሉቢህም በልባቸው ወፊ ሰሂህ ሙስሊም አዎ ላኢላ ኢላላህ ብቻ ብቻው እንደማይጠቅም ይኸው ይህ ነገረማ የብተጊ ቢዛሊካ ወጅህ አላህ የአላህን ፊት መፈለግ አለብን። ኢኽላስ ነው። ሁለተኛው ደግሞ ወፊ ሰሂህ ሙስሊም በሰሂህ ሙስሊም ላይ መን ቃለ ላ ኢላሃ ኢለላህ ላ ኢለላህ ያለ ወከፈረ ቢማ ዩዕበዱ ሚን ዱንላህ ከአላህ ውጭ በሚገዙት ነገር የካደ ሸርጥ አደረገው አላደረገው? አድርጎታል። በቃ ከአላህ ውጭ በሚገዙት መካድ አለበት። እንደዛ ካደረገ ሐሩመ ማሉሁ ወደሙ ደሙ ገንዘቡ ሐራም ነው። ወሒሳቡሁ አለላህ በልቡ ለሚደብቀው መተሳሰቡ አላህ ዘንድ ነው። ወጥረኝ ስለዚህ ይሄ ሐዲስ ምንድነው? ላ ኢላሀ ያለ ብቻ አለ አላለም። ከአላህ ውጭ በሚገዙት መካድ አለ። فعلق النبي صلى الله عليه وسلم የአላህ ውዳሴና ሰላም በሳቸው ላይ ይሁንና የአላህ መልእክተኛ ምን ብለዋል? ተዕሊቅ አድርጓል። አንጠልጥለዋል ማለት ነው አይደል? ሑርመቱል ማሊ የገንዘቡን ህርምነት ወደኒ የደሙንም አላ አምረይኒ በሁለት ጉዳይ አላወል የመጀመሪያው ቀውሉ ላኢላሃ ኢለላህ ላኢላሃ ኢለላህ ማለት ሲሆን ወሳኒ ሁለተኛው ደግሞ አልኩፍሩ መካድ ነው ቢማ ዩዕበዱ ሚን ዱንላህ ከአላህ ውጭ በሚገዟቸው ነገሮች ወለም የክተፊ የአላህ መልእክተኛ ምን አላሉ አልተብቃቁም ማለት ነቢዩ አለይሂ ሰላቱ ሰላም አልተብቃቁም በምን ቢሙጀረድ ኑጥቅ በተናጠል በምላስ መናገር አልተብቃቁም ቢላ ኢላሃ ኢላላህ በላ ኢላሃ ኢላላህ በተናጠል መናገር በሱ አይደለም ነብዩ አለይሂ ሰላቱ ሰላም ምን ያሉት የተልቀቁት ይላል። ፈደለ ይህ ጉዳይ እንግዲህ ያመላክታል አላ አነ ለዚ እነሆ እኮ ያ መሆኑ ነው። የቁሉ ላኢላሃ ኢለላህ ምን የሚል ላኢላሃ ኢለላህ የሚል ወላ የትሩኩ ዒባደተል መውታ ሟቾችን ከመገዛት የማይተው ተዓልቁ ቢልአድሪሓ በደሪሖች መንጠልጠልን ያልተወ ላ የሕሩሙ ማሉሁ ወላ ደሙሁ ገንዘቡ የሚሆን ደሙ ሐራም አይደለም። ግልጽ ነው፣ ሐላል ነው። ሳሊሰን ሶስተኛው ወሚነ ሹበሂ እንግዲህ አሁንም ይሄም እንግዲህ ሹባታቸው ወደቀ ነው። አንደኛው ሹባታቸው ምንድነው? የአባቶቻችን መንገድ አሉ። የአባት መንገድ የሚባል ነገር የለም። አባቶች መንገድ ተብሎ መረጃ ተደርጎ የሚቀርበው መልካም ከሆነ ሁለተኛው ደግሞ ላይላህ ኢላላህ ያለ ጀነት ይገባል ተብሏል። በቃ ላይላህ ኢላላህ ካልን በቂ ነው አሉ። አሃ ላይላህ ኢላላህ ያለ ብሎ የሚለው ልቅ የሆነው ሐዲስ በምን እንገድበዋለን እ በሌላ ሐዲስ እንገድቧለን ዝም ብሎ አይደለም በማለት መልስ ሰጥቷል። ሶስተኛው ደግሞ ምን በሂል አዎ ማምታቻቸው ማደናገሪያቸው አለቲ ይድሉነ ቢሃ በሷ መረጃ አድርጎ የሚያቀርቡት አይደም በድጋሚ ዳዕዋሁም ምናቸው ነው እሪያቸው ነው አነሁ لا يقع النوع كسة في هذه الأمة بزي أمة አልሙሐመድያ ሙሐመዳዊ በሆነ ኡማ ላይ ምን አይልም አይከሰትም ማለት ምን ሽርኩን ሽርክ አይከሰትም ሽርክ አልቋል በቃ ሽርክ ተደምስሶ አልፏል ጃሂልያ የለም አልፏል ብለዋል ወሁም እነሱ እኮ يقولون ብለው ይላሉ ላኢላሀ اله الا الله محمد እያለን ሽርክ የሚባል የለም አሉ ዋና ሀዛ እነሆ እኮ ይህ አለዚ ዩማሪሱነሁ እነሱ እኮ ምን የሚሉት የሚተገብሩት ተግባር ሐወሉሁ ማለት ነው የሚሞክሩት የተለያየ ሙከራቸው የገቡበት ተግባር ማለት ነው አይደል عند الأضرحة አድሪሐው ዘንድ ضريح ዘንድ ሚን ኢባደት الموتى ሟቾችን መገዛት ወዱዓኢህም እነሱን ምን ማለት መጥራት ሚን ዱንላህ ከማን ውጪ ከአላህ ውጪ ላ ዩሰማ ሽርከን እንደው እነሱ ዘንድ ምን ተብሎ አይጠራም? ሽርክ ተብሎ አይጠራም። ተውሂድ ነው ታዲያ ተውሂድን በሌላቸው ወልጀዋቡ መልሱ እኮ አን ሀዚህ ሹበሀቲ እነሱ ለሚያመጡት ምን ማምታቻ እነሱ ለሚያመጡት ምን ማምታቻ የሚከተል ነው أن النبي صلى الله عليه وسلم يا الله وداتنا سلام بساتلنا أخبر يا الله ملكتنا من برا تناغروا أنه سيكون أنه ወደፊት እንደሚኖር ሰየኩኑ ማለት ፊውቸር ነው ሰየኩኑ ወደፊት እንደሚኖር في هذه الأمة በዚህ ኡማ ውስጥ ሙሻበሐቱ ሊልየሁዲ ወነሳራ የሁዶችና ነሳራዎችን መመሳሰል የሚባል ነገር እንደሚኖር የአላህ መልእክተኛ ተናግረዋል ጠቅሷል። እስቲ ይነግረን ምንም ይላሉ ቢማ ሁም አለይህ እነሱ ባሉበት መንገድ ላይ ይህ ኡማ እንደሚከተል የአላህ መልእክተኛ ተናግረዋል። እስቲ ይነግረን ምን ይላል? ለተተቢዑነ ሰነነ መን ካነ ቀብለኩም ብሏል። አረ ሀዝወል ቁዘቲ بالقزة حتى لو دخلوا جهر دب ለደኸልቱ ትከተላላችሁ ተብሏል። ታዲያ ነቢዩ ወደፊት ነው አሉ። እሺ ታዲያ አህለል ኪታቦች የሁድና ነሳራዎች ሽርክ ፈጽመዋል አልፈጸሙ? ፈጽመዋል አልፈጸሙ? ፈጽሙ። በግልጽ በማን በዒሳ ዙሪያ ላይ የምናየዋል የሁዶች ኡዘይርን ሌላም ደግሞ ምን ይላል አላህ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱንላህ ወልመሲሕ እብነ መርየም በማለት አላህ ወቁአለ ታዲያ ይከተላላችሁ ከተባለ ያው ሽርኩንም ሳይቀር እንደምንከተል አሁን ደግሞ የምናየው ጉዳይ ነው ግልጽ እያንዳንዱ ሂደት የነሳራና የይሁዶችን ፈለክ ስንዝር በስንዝር ኮቴ በኮቴ እየተከተለ ነው ያለው ማለት ወሚን ጁምለቲ ጥቅል ከሆነው ذلك ወሚን ጁምለቲ ጥቅል ከሆነው ውስጥ ذلك ከዚህ ኡመተ ልእስላም ከተከተለው ኢትኻዙሁም የሁድና ነሳራዎች መያዛቸው ነው አህባረሁም ምኖቻቸው የሁዶች ዑለማዎቻቸውን አህባር ማለት የየሁድ ምኖች ናቸው ዑለማዎች ናቸው ወሩህባነሁም እነዛ ደግሞ ማን ነሳራዎች ደግሞ ሩህባን ይባላል የነሱ ዑለማዎች ኢትኻዙሁም የያዛቸውን አህባረሁም አህባሮቻቸውን አህባር ማለት ማለት የይሁድ ምኖች ዑለማዎች ወሩህባነሁም ነሳራዎችም የራሳቸውን ዑለማ አርገው ያዙ። ምን አርገው ያዙ? አርባበን ምን አድርገው ጌቶች ጌቶች ሚን ዱንላህ ከአላህ ውጭ ይህንን የቁርአን አንቀጽ ሲያነቡ አድይ መቶ ነቢዩ አለይሂ ሰላቱ ወሰላምን ጠየቃቸው። ኧረ እሱ ያኔ ነሳራ ነበር፣ እንትን የሁዲ ነበር፣ ነሳራ ነበር። እርሱ የአላህ መልእክተኛ፣ እኛ እኮ እነሱን አነገዛቸውም እንዴት አላህ በዚህ የቁርአን አንቀጽ ውስጥ ጌቶች አድርገው ያዟቸው ብሎ አለ ሲል አድዩ ያሉት ያኔ ከአላህ ስብሐነሁ ወተዓላ ትእዛዝ ውጪ የሆነን ነገር ሲያዟችሁ ትታዘዙ ነበር አልነበረም? ሲለው አዎ እንታዘዝ ነበር። አላህ የከለከለውን ሲፈቅዱ አዎ መርሐባ ብላችሁ እሺ ብላችሁ ትታዘዙ ነበር አልነበረም? ሲሉ አዎ አለ። በቃ ይሄ ነው ጌታ አድርጎ ነው ከአላህ ውጪ ፈራች። ግልጽ ነው አሉት። ወአኽበረ ተናገረ አና አሁንማ የትና የት ደርሰዋል አይደል? የትና የት ደርሰዋል በሽርክ በምናምን ነገር በቃ የትና የት የነፍስ አባትም ጭምር አለ ወአኽበረ ሰለላሁ ዐለይሂ ወሰለም ነቢዩ ተናግረዋል። አነሃ ላ ተቁሙ ሰዓቱ ሰዓቲቷ ደግሞ አትቁምም ብለዋል ነቢዩ። ሐታ የልሐቀ እስኪገናኝ ድረስ ሐዩም ሚን ኡመቲሂ ከሳቸው ኡማ ሐይ የሆነ ሐይ ማለት ምን ማለት ነው? ጎሳ ማለት ሕያው ማለት አይደለም። እዚህ ጋር ሐዩም ሚን ኡመቲ ከኡመታቸው ጎሳዎች ቢልሙሽሪኪና ከማን ጋር ሲገናኙ ከሙሽሪኮች ጋር ሲገናኝ ምማ ሐይ ማለት ቀላል ብዙ ናቸው። ከሙሽሪኮች ጋር ሲገናኝ ማለት በአካል ተገናኝ እንዴት ነህ ደህና ነህ ምናምን እኮ መባባል አይደለም። ምን ማለት ነው መገናኘት ሲባል እንደነሱ እስኪሆን ድረስ ብዙ ጎሳ የሆነው ከሙሽሪኮች ጋር ይገናኛል ሲባል ማለት ነው። እነሱ ምን ይላል ይመስላል ማለት ነው። ግልጽ ነኝ። ወሐታ ተዕቡደ እስክትገዛ ድረስ ፊአሞን ፊአም ማለት ምን ማለት ነው? ጀማዓቱን ከሲራ ማለት ብዙ ጀማዓቱን ሚነናስ ይላል። ወይም ደግሞ ጀማዓቱን ሚነናስ ብዙ የሆኑ ሰዎች ሚን ኡመቲ ከኡመታቸው አላውታን ምን እስኪገዙ ድረስ ጣዖታት እስኪገዙ ድረስ ምን አይሆንም አሉ ነቢዩ። ቅያማ አትቆሙም። በቃ ሽርክ ገና ይንሰራፋል። ሽርክ ይሄዳል። ይኸው አሁንም እያየ አይደል? ማለት ነው። በፊት ጥንቆላ ምናምን ነገር የሆነ ጎጆ ቤት የሰሩ ምናምን ሰዎች የሆነ ጎጆ ቤታቸው ውስጥ ቁጭ ብለው ነበር የሚጠነቁሉ ሲሄድ የሚሰሩትም እንደዛው። አሁን ግን በምን በ social media ም ተጀምሮ ግልጽ ነው። ጥንቆላም ሲህርም ተጀምሮ ግልጽ ነው። አዎ ስም ትጫለሽ የተለያየ ነገር ላይ የሚሆነው እየሆነ ነው። ወሐታ ተዕቡዳ ምን እስክትገዛ ድረስ ምኑን فئة من أمتي ፊአቱን ነው የሚላችሁ እዚህ ጋር فئة? فئام የእናንተ ነው ጥሩ የእናንተ ቆንጆ ነው እዚህ ላይ የእናንተ ነው ይሻለው የበፊት ኪታቦች فئام ነው አዲሱ ያለውም ራሱ فئام ማለት ማለት ነው ጀማቱ እናንተ ራሱ فئام ብታረጉ ደስ ይለኛል። فئة ማለት ጭፍራ ማለት በጣም ብዙ የሆኑ ኡማዎች ማለት ነው። من أمتي ከኡመታቸው الأوثان ጣዖታትን እስኪገዙ ድረስ የሚለውን ነብዩ ጠቅሷል። ወቀድ ሐደሰ በእርግጥ ተከስቷል ፊ ሃዚህ ልኡማ በዚህ ኡመት ውስጥ ሚነ ሽርኪ ምን ተከሰተ? ሽርክ ተከሰተ። ወልመባዲኢል ሀዳማ ምን ሌላኛው ተከሰተ ወልመባዲኡ መባዲእ ተከሰተ መባዲእ ማለት ማለት ነው አስል ወይም ሰበብ ማለት ነው አስል ወይም ሰበብ ማለት ነው አዎ መሰረት ይሆኑ ሐዳማ ምን ይሆኑ አፍራሽ አፍራሽ የሆኑ አስሎች ተጀመሩ ወልመባዲኡል ሐዳማ ሐዳማ የሚያፈራርስ መባዲዎች መጡ። መባዲ ማለት እዚህ ጋር አስል ማለት ነው። እሺ ወይም ሰበቦች የማፈራረስ የሰውን ምን የሚያፈርሱት ቤት አይደለም አቂዳን ነው የሚያፈርሱት። ወኒሐሪ ضላ የጠማማ አቂዳዎች ኒሐል ማለት ማለት ነው አቂዳ ዲን ሚለል መዝሀብ በፈለጋችሁበት ስሩት የተለያዩ አካሄዶች መጡ። ኒሃል ማለት ዲን ወይም ደግሞ ሚለል መንገዶች ማለት እምነት ወይም መንገዶች መጡ። አባላ ምን ይሆኑ ጠማማ የጥመት መንገዶች መጡ። ማ ኸረጀ ቢሂ በሱ የሚወጡበት ከቲሩ ምንነት አብዛኛው ሰዎች አንዲን ኢስላም ከእስልምና መንገድ የሚወጡበት ወሁም እነሱ እኮ የቁሉነ ብለው ያሉ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብለው ይመሰክራሉ። ግን ከእስልምና ግን ምን እያሉ ነው ያሉት? እየሾለኩ እየወጡ ነው። ይህ እንግዲህ ዝም ብሎ እንደው ማምታቻ ማጭበርበሪያ እንዳይሆን አለ። ስለዚህ በዚሁማ ማለ አይከሰትም። ምን ሶስተኛው እንግዲህ ሹብሃት ባጭሩ ስናስቀምጠው ምንድነው የሚሉት? በዚሁማ ውስጥ ምን አይከሰትም አሉ? ሽርክ አይከሰት ሽርክ አልፏል። ሽርክ ሽርክ አትበሉ። ግልጽ ነው። ነቢዩ አለይሂ ሰላቱ ሰላም ደምድመዋል። ግልጽ ዋለ። በቃ አልቋል። በቃ ፈራርሷል። የለም መረጃው በምንድን ነው የቀረበው? ኧረ ነቢዩ ራሳቸው ራሱ ለተተቢዑ ነው ብለው የለም ይስራም ይከተላል ገና ከኡመት ይቺ ብዙዎች ከሙሽሪኮች ጋር ይገናኛሉ። በቃ እነሱ ይመስላሉ አለ። ቂያማ አትቆምም። ከኡመቶች ብዙሃን ምን እስኪሆን ሽርክ ውስጥ ይዘፈቁ አላሉም ወይ? ይሄ እንግዲህ ከስረ መሰረቱ ያመጡትን መረጃ ነቅሎ የሚጥል ነው ማለት ነው። ራቢዐን አራተኛውም ያቀርቡት ማምታቻ ወሚን ሹበሂ ከሚያቀርቡት መረጃ ውስጥ አለቲ ያቺ ተዓለቁ ቢሃ እነሱ የተንጠለጠሉባት መረጃቸው ቢሃ በሷ ቀድየቱ ሸፋዓ ነች። የሸፋዓ ጉዳይ ነች። ቀድያ ቀድያ ማለት ማለት ጉዳይ ማለት ነው። የምን የሸፋ የሸፋ ጉዳይ ነች። የሸፋ ጉዳይ ነች። ሐይቱ የቁሉነ በሚሉ ጊዜና ነሕኑ ላ ኑሪዱ እኛ እኮ አንፈልግም ሚነል አውልያ አውልያ ብለን ስንገዛ ወሳሪሒነ ጻድቃኖች ብለን ስንገዛ አብዱልቃድር ጄላኒ ስንል ሰይድና ኸድር ስንል ቀዳኡል ሐጃቲ ሐጃችንን እንዲፈጽሙልን አይደለም እምንፈልጋቸው ይላል። ሚን ዱንላህ ካላህ ውጭ እናሳ ስትላቸው ወላኪን ነገር ግን ኑሪዱ እንፈልጋለን እንሻለን ኑሪዱ ሚንሁም ከነሱ አየሽፈዑ ምን ይሉ ዘንድ እንዲያማልዙ ዘንድ ለና ለኛ عند الله ማን ዘንድ አላህ ዘንድ አሉ ለምን ስትላቸው ሊአነሁም አህሉ ሰላህ እነሱ የሰላህ ባለቤቶች ናቸው። ሰላህ ማለት ማለት የመስተካከል ጥሩ የመሆን ምኖች ናቸው፣ ባለቤቶች ናቸው። ወመካነትን ዒንደላህ አላህ ዘንድ ደግሞ ምን ያላቸው ነው? መካና ቦታ ያላቸው ናቸው። እንዳንተ መሰሉ እንዴ ይሏል እ ሰይድና ከድርን ካንተ እኩል ታረገዋለህ? አንተ ደፋር እሱ እኮ አላህ ዘንድ ትልቅ ቦታ ያለው ሰው ነው። የእኛ ወልዮች የእኛ ወልዮች መሻይኮቻችን እንደናንተ አይደሉም፣ ምርጦች ናቸው ብሎ ይላል። ፈነህኑ ኑሪዱ ታዲያ ምን ይሁን ስትላቸው ምን ይሁን ስትላቸው ስትያቸው ፈነህኑ ኑሪዱ እኛ እንፈልጋለን ይላሉ ሚነላህ ከአላህ አየቅዲየ ሐጃቲና የእኛን ሀጃ አላህ እንዲፈጽምልን እንፈልጋለን። በእነዚህ መልካም ሰዎች ቢጃሂሂም አላህ ዘንድ ባላቸው ክብር ወሸፋዓቲህም በእነሱ ምልጃ አላህ ይሰማቸዋልና ጥሩ ይስሩ፣ አላህ ይሰማቸዋልና እኛ ደግሞ ወንጀለኞች ነን፣ እነሱን ይሰማልና በእነሱ ምልጃ አላህ ሱብሓነሁ ወተዓላ ሀጃችንን እንዲያወጣ ነው። ወልጀዋብ መልሱን በደንብ አዳምጡ። ወልጀዋብ መልስ አለ أن هذا النوكوي هو عين ራሱ ራሱ አይን ማለት ነው ራሱ ራሱ هو عين ما قاله المشركون ሙሽሪኮች ራሳቸው ያሉት ራሱ ነው አይኑ ማለት ራሱ ዛቱ ሚን ቀብሉ ከዚህ በፊት ፊ ተስዊቂ በማሳመር በማስገባ ዙሪያ ማሁም አለይ እነሱ ባሉበት ነገር ላይ ይህን ነገር ሲያስገቡ ሲያጣፍጡ የተናገሩት ንግግር ነው። ወቀድ ከሰረሁም እንዲህ በማለታቸው ምክንያት አላህ ምን አደረጋቸው? አከበራቸው። ወሰማሁም አላህ ምን አለ? ሰየማቸው ሙሽሪኪነ ምን ብሎ ሙሽሪኮች ብሎ ነው አላህ የሰየማቸው። አዎ እንደዚህ በማለታቸው እናንተም ብትሆኑ ያው ናችሁ ማለት ነው። የዝንጀሮ ቆኝ አንድ ላይ ተጓዙ። ከማ ፊ ቀውሊሂ ተዓላ አላህ እንዳለው ምን አላህ ويعبدون من دون الله ما لا يضرهم ولا ينفعهم ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله كالله يجزل عليه ማላ የድሩሁም የማይጎዳቸው ወላ የንፈዑሁም የማይጠቅማቸው ወየቁሉነ ብለው ይላሉ ሀኡላ እርሱ እኮ ሹፋዑነ ዐንደ አላህ ዘንድ አማላጆቻችን ናቸው ብለው ይላሉ። የሚሰማ ይስማ ወሸፋዓቱ ሐቁን ሸፋ ማለት ምንድነው? ሐቅ ነው። እኛ አልካድም ብላችሁ ብላችሁ ሸፋ የለም ትላላችሁ። ለሚል እኔ ሸፋ አላልኩም፣ ዝም ብለህ ተቀመጥ መጀመሪያ ለይቶ ወቅ ወላኪነሃ ነገር ግን እንዲህ ነው እኮ የሚል በቃ እሺ፣ ሸፋ የለም ልትሉ ነው እ ነብዩ መውደድ የለም ልትሉ ነው። ሞሊድ ስላላከበክ ነው። አንተማ ምን እንደረ የነብዩ መሐባ ልብ ውስጥ የለም ይላል። ሞሊድን ተውት አታክብር። አንተማ በቃ የለማ የነብዩ ፍቅር የለም። ምን እናርግልህ ታዲያ? መውደዱ ነው አልቀረበትም። ወሸፋቱ ሐቁን በለው ወላኪናሃ ነገር ግን እሷ ሚልኩን ሊላህ የማን ሚልክ ነች? የአላህ ሚልክ ነች። የአላህ ሚልክ ማለት ንብረት ነች። የአላህ ምንድን ነች? ንብረት ሊላ ወህደው ለሱ ብቻ ሸፋ በቃ የሱ ነች። ከማ ቃለ ተዓላ አላህ እንዳለው ቁል ሊላህ ቁል ብለህ በል ያ ሙሐመድ ያ ነቢየላህ ሊላህ ሸፋዓቱ ምልጃ ለአላህ ነች ጀሚዓ በአጠቃላይ ምልጃ ለአላህ ነች በቃ በአጠቃላይ አማላጅም ተመላጅም ምንም መብት የለው ግልጽ ነው አማላጁንም የሚመርጥልህ አንተ አይደለም እዚህ መርጠህ ለእኔ ሰይድና ኸድር ይሻሉኛል አንቺ ደግሞ ለእኔ አብዱል ቃድር ይሻሉኛል፣ አንተም ያቺ ደግሞ እኔ አብሬትዬ ነው ይሻሉ እያለ የሚመርጠው ማንም የለም። መራጩ ማን ነው? የሚያማልደው አላህ ራሱ ነው የሚመርጠው። ገብቷችኋል? እ መራጩ ማን ነው? አላህ አማላጆችን። እኛ እዚህ የምንመርጥበት በምን አወቅሽ? ያማልዱሽ አያማልዱሽ ራሱ በምን አወቅሽ? እንዴ እኛ የላዩን የዛሂሩን እንጂ የሰው ልጅ የምናውቀው እነሱ የማንንም አናውቅም። ሙምኪን እኮ አንቺ የምለምኛቸው በራሳቸው ሀጃ ቢዚ ነው። ግልጽ ነው። ስለዚህ ፈሂየ እሷ እኮ የአላህ ከሆነች ቱጥለቡ ምን ትባላለች? ትፈለጋለች። ሚን አላህ ከማ ከአላህ ላ ሚን አልአምዋት ከሞቱት አይደለም ፈልገው። እሺ አለ ሞቱ እነሱ ምናምን ሸፋ ሆኑልን የት ሊአነ አላህ ምክንያቱም አላህ ለም ዩረክዝ ምን አላለም አልፈቀደም ፊ ጠለብ ሸፋዓቲ ሸፋዓን በመፈለግ ዙሪያ አልፈቀደም ሚነል መላኢካ ከመላኢካም ይሁን ወላ ሚነል አንቢያ ከአንቢያዎችም ይሁን ወላ ገይሪሂም ከሌሎችም ቢሆን አላህ አልፈቀደም ሂዱ እነሱን ጥሩና በእነሱ ኑ ምናምን አላለም አሁን ባክ corruption ራሱ እዚህም ቀርቷል። እንትናል ምንድነው ጉቦ በጉቦ ምናምን እየሄድክ ምናምን ነገር በሰው ምናምን እያ እዚች እንኳን ማለት ነው ለማቅረት መጥፎ ነገር ነው እየተባለ እየተወራ ነው አይደል? እንኳን አላህ ዘንድ ሄደ በዚህ አይነት ምናምን በሰው ነው እኔ ማንተ መጥፎ ነህ በሌላ መጥፎ ሰርተህ በሌላ ሊያና ምክንያቱም መሊኩሁ የእሱ ባለቤቱ ሱብሓነሁ ጥራት የሆነ አላህ ነው። ወቱጥለቡ ሚኑ ስለዛ ከእሱ ነው የምትፈለገው። ሊየእዘነ ሊሻፊዕ ለማን ሊፈቅድ ለአማላጁ ሊፈቅድ ነው። መጀመሪያ ለእሱ መፈቀድ አለበት። አንመርጥ ላልከው አሁን እነሱ ሳሪዎች ናቸው ላልከው ራሱ እሺ ይሁንና ሳሪ ሆኑ ለእነሱ እንዲፈቅድላቸው ሊያእደነ ሊሻፌ ለአማላጆቹ ሊፈቅድላቸው አላህ ነው ባለቤቱ። አየሽፋ እንዲያማልድ ወለይሰል አምሩ ጉዳዩ አይደለም። የሚረዳ ይረዳ። መጀመሪያውን ኪታብ ላይ ብሏል። ይህንን ሹብሃት መምቻ ማደናገሪያቸውን መምቻ የምናመጣው ሊየህሊከ መን ሀለቅ ወየሕያ መን ሐይ አይደል? መጀመሪያ ምን አለ? ሊየህሊከ መን ሀለከ አንበይና ወየሕያ መን ሐየ አንበይና ብሏል። ግልጽ ነው። በቃ የጠፋ ይጠፋል። በቃ መረጃ ይቅረብለት። ሕያው የሆነም ሕያው ይሆንበታል። وليس الأمر ጉዳዩ አይደለም كما هو عند المخلوقين ፍጡራን ዘንድ እንዳለው አይደለም ምሳሌ የሆነ ቦታ ላይ ትሄዳለህ። በቃ አንተ ከባባድ ሰዎች እነሱ ጋር ደግሞ የሆነ ሀጃ አለክ። ምሳሌ ልጃቸውን ፈልገ ሊሆን ይችላል እንዲድሩክ ግልጽ ነው ወይ የሆነን በቃ ብር እንዲሰጡ እንዲያበድሩክ ፈልገ ሊሆን ይችላል። ምን ታደርጋለህ አንተ እንደል መፍሉቂን ከሆነ ሚን ተቀዱሚ ሹፈዓኢ አማላጆችን ፊት ታስገባለህ። አንተ ከመግባት በፊት ምንድነው የሚገባው? አማላጆች ወይም ደግሞ ሽማግሌ የሚባል አመልከው ዝም ብለህ ሄደህ ምናምን ልጃችሁ ምናምን ምናምን ይዘግታል። ሽማግሌ ወይም ደግሞ አማላጅ ትልካለህ። ለደይህም እነሱ ዘንድ ቢዱን ኢዝኒ ያለ እነሱ ፍቃድ ሄደ መጀመሪያ ታስፈቅዳለህ እንዴ ምናምን ልጅ እንግዲህ ሽማግሌ ልልክ ነው ምናምን አትልም እኮ ዝም ብለህ እነሱ ሲያውቁ ሽማግሌ ትልካለህ ወይም ያማልድ ግን የምትመርጠው ማን ነው? ምርጥ ምናምን ሰው ነው የምትመርጠው። ምርጥነት ልክ ከዛ በኋላ የተላከባቸውም ሰዎች ጠሩነ ይገደዳሉ ኢላ ቀቡል ሸፋዓቲ ምልጃውን ወይም ደግሞ ሽምግልናው ምን በማለት ቀበል ይገደዳሉ። እኔ እኮ በቃ አንተ ምን ብዬ መልስ ልስጥ? በጣም እኮ በቃ ማለት እነሱን ልኮብኝ ይላሉ አይደል? አንዳንድ ቦታ እነሱን ልኮብኝ እንዴት ላደርግ ከባድ ሰው እኮ ነው የላከብኝ ይላል አይደለ? ይሄ ፍጡር ጋር ነው አይደለም። አዎ በቃ ልልቅ የምትለውን ትመርጥና ግልጽ ነው ወደ እነሱ ትልካለህ ማለት ነው። ከዛ ይገደዳሉ፣ በቃ ያፍራሉ። ሊሐጀቲህም ለምናቸው ለሐጃቸው ኢለይህም ወደ እነሱ ሊሐጀቲህም ኢለይህም ለምንድን ነው የሚገደዱት? ሊሐጀቲህም ኢለይህም ወደ እነሱ ሀጃ ስላላቸው ምን ማለት ነው? ወደ እነሱ ሀጃ ስላላቸው ሽማግሌ የሆኑ የገቡት ሰዎች ዘንድ ሀጃ ስላላቸው ምን ያከብሯቸዋል አረ ወይም ጉሩ ቤት ናቸው ወይም በቃ ተፈሪ ሰው ሀብታም ናቸው። በቃ ይፈሩና በቃ እሺ እርሱ እንዳሉት ነው ረጅም ርቀት እንኳን ምናምን ከቀጠሩ ከወር በኋላ ምናምን ኒካ ምናምን ጋር እሳቸው የተከበሩ ከሆነ ሽማግሌዎች ጋር ይቀሰጥራል። ዋናው ምርጥ ሽማግሌ ላክ እንጂ እናንተ ምንድን ነው እንደዚህ እዛ ማድረግ ሲሏቸው እሺ ምን የሆነ ያሳጥሩላል። የላከው ሽማግሌ ግን ጎበዝ መሆን አለባቸው። የመናገር ጥበብ ካላቸው እኚህ የመሳሰሉ ዝም ብሎ ለፍጹም ሽማግሌ አትላከላል። ግልጽ ነው። እንደዚህ ከሆነ ምን ያደርጋሉ? ሊሃጀቲም ኢለይሂም ማለት ይሄ ግልጽ ነኝ። ወደ እነሱ ሀጃ ከመኖር አንጻር ና ግልጽ አይደለም። ርዕሱ ከበደ እ እ ገና አሁን እኮ ይሄ የፍጡር ጉዳይ ነው አለን አይደለም? ይሄ የት ሲሆን ነው እ የፍጡር ጉዳይ ሲሆን ነው። አሁን ግን ምን አለን? ይሄ ማንጋ አይሰራም። የት ነበርክ እ ይሄ የት ሲሆን ነው? እዚሁ ላለው መክሉቅ ጉዳይ ነው እንጂ አላህ ግን ጥያቄውን ስጠይቅ ይገባል። አላህ ሰው ዘንድ አጃ አለው እ ሽማግሌዎቹን ይፈራል? ንገረኝ። ምንም አጃ የለውም አይደል? ፍጡርስ ሀጃ አለው። መጀመሪያ አንተ ሽማግሌ ወደ ሽማግሌ ስልክ ሄደ ማለት አሁን አንዷን ስትጠይቅ ማለት ነው። ግልጽ ነው። ሽማግሌ ልልክ ነው ብለህ ነው የምትነግራቸው ወይስ ዝም ብለህ ሽማግሌ ፈልገህ ነው አይደል የምትልከው? እነሱ ፈቀዱ አልፈቀዱ እዚህ ላይ ይሸርጣለን የለም ብቻ ጥሩ የሆነ ሽማግሌ ነው የምልከው። የአላህ ዘንድ ያለው ሸፋዓ ግን ማን ነው የሚመርጥልህ? ራሱ አላህ ራሱ ነው። ገባ እ አላህ ደግሞ ምንም ማጃ የለው ምንም አይፈራም። ግጥር ወደ እነሱ ማጃ ስለሌለው እሱ ነው የሚሰጡ። ፈራጭ ፈላጭ ቆራጭ አላህ ነው። እዚህ ላይ ማለት ነው በሁሉም ጉዳይ ላይ ገብቷችኋል። ኢላ ቀቡል ሸፋዓቲ ሊሃጀትህም ኢለይህም በቃ ይቀበላሉ ነው። ይሄ ፍጡር ላይ ነው ወኢለም የርደው ባይወዱ እንኳን አኒል መሽፎ ፊ ለሚማለዱለት ሰው እንኳን ባይወዱትም ወኢለም የርደው ባይወዱትም አኒል መሽፎ ፊ በሱ ጉዳይ ላይ ሽማግሌ ሆኖ ለመጡት ሰው እንኳን ባይወዱት ኧረ እኚህ ሽማግሌ የሆኑትንማ ማሳፈር የለብንም እንዴት አሳፍራቸዋለሁ እሳቸውን ልቆ ምናምን ተብሎ ተቀባይነት ያገኛል ግልጽ ነው ይህ ግን አላህ ዘንድ አይደለም ሊአነሁ ምክንያቱም የሕታጁና ስለሚፈልጉ ኢለል አዕዋን ረዳ ዛሬ እኮ እኛ እሳቸውን አሳፍረን ብንመልስ እኮ ነገ ላይ አይናችሁን ላፈር ነው የሚሉን ብሎ ይፈራሉ። ለምንድን ነው ፍጡር ምን ይፈልጋል? ኢለል አዕዋን ምን አጋዥ ወልውዘራ አዕዋን ማለት አጋዥ ወይም ረዳት ማለት ወልውዘራ ውዘራ ማለት አስሉ ውዘራ ወዚር ሲባል ሚኒስቴር ምናምን ማለት ነው አይደል? ግን እዚህ ጋር ረዳት ነው። እችን አጋዥ ትሉና እችን ረዳት ነው። እችን አዋን ማለት ማለት አጋዥ ወልውዘራ ረዳት ነው። ምክንያቱም እኛ ስለ ፖለቲካ ሚኒስቴር ምናምን ውስጥ አይደለም። ግልጽ አሳፍሬ የሚልካለኝ እንዴ ሽማግሌ መቀበል አለብኝ። ሀታ እኮ አንተ ከሰው ጋር ተጣልተህ ሽማግሌ ከገባ ከሳፈርክ እኮ ከባድ ነገር ነው አይደል? መስማት አለበት። እሱ ባለጌ ባለጌ አይደል እንዴ? ሽማግሌ ለሽማግሌ ክብር የሌለው ይባላል። ከዛ ሰው ያገላል አይደል? አማ አላህ አላህማ ሱብሓነሁ ስርዓት ይገባውና ፈላ የሽፋዕ አሐዱን አንድም ሊያማልድ የሚችል የለም። ጉዳዩ ላይ ባለቤት እሱ ነው። አሐዱን ኢላ ቢኢዝኒ እሱ ሲፈቅድ እንጂ ላማላጁ ለተመላጁ ኢላ ቢኢዝኒ ወሪዳሁ አላህ ሲወድ ነው ደግሞ አኒል መሽፉዕ ቢ የሚማለዱለትንም አካል ሲወደው ነው። ያ ወደዱም አልወደዱም እንግዲህ በቃ አይደለ እንዴ? አሁን ግን አላህ ሲወድ ነው የሚሰጥ። አላህ አላህ ደግሞ የሚወደው ማን ነው? ሙወሂዶችን ነው አይደል? ነው አይደለም? ሙወሂድ ተውሂድ የያዙት ለዚህ ነው ነቢ ዓለይሂ ሰላቱ ሰላም መን አስአሉ الناس ቢሸፋዓቲክ ብሎ አቡ ሁረይራ ጠየቃቸው። በእርሶ ምልጃ እድለኛ የሚሆነው ቻንሰኛ የሚሆነው ማን ነው ብሎ ሲጠይቃቸው ምን አሉት ነብዩ? ካንተ ሌላ ሌላችን ጥያቄ ጠይቀኛል መጥቶ ይጠይቀኛል ብዬ አንድም ሰው አልገመትኩም። ነገር ግን አንተን ነበር የጠረጠርኩት፣ አንተ ጠየቅከኛል። ከዛ ምን አሉት? قال لا اله الا الله ኻሊሰን من ቀልቢ توحيد ማለት ነው አይደል? لا ላ ኢላሃ ኢለላህ ያለ ጥርት አድርጎ የኔ ሸፋዓ ምን ይላል? ምን ይላል? ያገኛል አለው። አላህ ወይ ወፍቀን የነቢዩን ሸፋዓ የምናገኝ ሰዎች አላህ አድርገን። اللهم شفع لنا قال تعالى الله سبحانه وتعالى بلو إلى وكم من ملك في السماوات لا تغني شفاعتهم وكم من ملك في السماوات لا تغني شفاعتهم شيئا شيئا إلا من بعد أن يأذن الله لمن يشاء ويرضى وكم من ملك سنت ملائكة لا ها في السماوات በኖር በሰማያት ውስጥ ያሉት መላእክቶች እንግዲህ ንጹህ መሆናቸው ማንም ይተማመን ነው ላ ያዕሱን አላህ ማ አመረሁ ወየፍዓሉነ ማዩእመሩን የተባለላቸው ንጹሆች እነዚህን ራሱ አላህ እኝን የመሰሉ ስንት መላይካዎች ግን ላቱግኒ አታበቃቃም ሸፋዓቱሁም የእነሱ ምን ማለት ማማለት ኢላ ሚን ባዕድ አንየእዘነ አላህ አላህ ከፈቀደ በኋላ እንጂ ሊመን የሻኡ ለፈለገውና ወየርዳ ለወደደው ከሆነ እንጂ የእነሱ ማማለት ምንም የማይጠቅም ስንት መላእክት አለ። እንግዲህ እነዚህ እንግዲህ የተመሰከረላቸው ናቸው። ያልተመሰከረላቸውን ይዘህ ብትሄድ እንግዲህ ምን እንደምትሆን ከዚህ እንግዲህ ያስቀድሞ መገመት ነው ነው መልሱ። ካሚሰን አምስተኛ ይላል። ካሚሰን አምስተኛ ወሚን ሹበሂ ሃኡላ ከእነዚህ ሰዎች ማምፋቻ ማደናገሪያው አነሁም እነሆ እኮ እነሱ የቁሉና ብለው ይላሉ ኢነል አውልያአ የአላህ ወልዮች እኮ ወሳሊሒነ ሳሊሆችም ለሁም መካና ይለዋል። ምን አላቸው ይለዋል? ቦታ አላቸው ኢንደላህ አላህ ዘንድ እኛስ መች ካድን በላቸዋል። ታዲያ ምን ይሁን ስትላቸው ወነሕኑ ነስአሉላህ እኛ እኮ አላህን ጠይቀዋለን ቢጃሂህ በክብራቸው መካነቲን በቦታቸው ይላል ወልጀዋብ መልሱ አነል ሙእሚኒነ አማኞች እኮ ኩሉም አውሊያኡላህ ለአላህ ሁሉም ወዳጅ ናቸው አውሊያኡላህ አይደል የአላህ ወዳጆች ናቸው ወሊ አንቺም አንተም እሱም ሊሆኑ ይችላል። የሚያግናል የአላህ ወልይ ማን እንደሆነ የሚያውቃል ታውቋላችሁ። የተነገረንን ይሁን እንጂ አይደል የአላህ ወልዮች ጀነት ትመሰከረላቸው ተብሎ የተነገራቸው ሲቀር አይደል የአላህ ወልይ ከዛ ውጭ ነው ማንም አያውቅም። ምክንያቱም የሚለጠፍ ታፔላ አይደለም። ግልጽ ነው። በጥምጣም በአለባበስ ምናምን የሚገለጽ ነገር አለ። ያላህ ልጅነት የሚሸተት የሚቀመስም ማለት ወላኪን ነገር ግን አልጀዝ መቁረጥ ጀዝም ማለት መቁረጥ ቢሸክሲን በአንድ ግለሰብ ላይ ሙዐየን ሙዐየን ማለት በተናጠል አንድ ግለሰብ ላይ ማነጣጠር መቁረጥ አነሁ ወልዩ ሊላህ የአላህ ወልይ ነው ብሎ የሕታጅ ላ ወደ ምን ይፈልጋል ደሊል ያስፈልጋል አይደል? ብያቸዋለሁ መገለጫ የለውም። ግልጽ ነው ያለው ልጅ ለመሆኑ ምናምን መገለጫ የለም እ የለም አንድ ሰው ስለ አንድ ሰው ራሱ ስና ስንናገር ምንድን ነው የምንለው? ነህሰቡሁ ከዛሊክ አላሁ ሐሲቡ እኛ እንደዚህ ነው ብለን እናስባለን፣ ገምታለን አላህ ነው ግን የእሱን እንግዲህ የሚተሳሰበው ስለ እኔ ብትጠየቁ ምንድን ነው ነሕሰቡ ከዛሊክ አላሁ ሐፊዙ በዛ ስለሆነች ጠየቀኝ መመለሰልህ ምንድን ነው እኔ እስከማውቃት ድረስ እንዲህ ነች አሕሰቡሃ ከዛሊክ አላሁ ሐፊዙሃ መፍሁም አዎ يحتاج إلى دليل أو مرجعه يحتاج أسفل إلى دليل ሚነል ኪታቢ ወሱና ከኪታብና ከምን ከቁርአን መረጃ ያስፈልጋል። ወመን ሰበተት ወላየቱሁ ወመን ሰበተት ወመን ሰበተ ዊላየቱሁ የአላህ ወዳጅ መሆኑ የተረጋገጠውም بالكتاب والسنة በቁርአንና በሐዲስ የተረጋገጠላቸውም لم يجز لنا ለእኛ አይበቃልንም። الغلو غلو ማለት ይህ በዛ ውስጥ ወተበሩክ ቢሂ በሱም በረካ መፈለግ ይቻላል። እነዚህ የአላህ ወልዮች ናቸው፣ በእነሱ በረካ ፈልጉ ተብሏል ተብሏል? የለም ማለት እንዲህ ቁርአን አንቀጽ አናውቅም። ሊአነ ዛሊክ ምሳሌ ሸሪዓ ያመጣቸው በረካ ይገኝባቸዋል ተብሎ የተባለ ቦታ ላይ ሲቀር ነብዩ በህይወት ሳሉ በሳቸው ውሃ ትሩፋት በተረፉ ዱዋ አረጉበት ብታደርግ ምራቃቸውን ብትጠጣ ግልጸዋለ ይህ ሁላ በረካ አለው ተብሏል። የነብዩን ደም የጠጣል አይደል? በምን ላይ በውድ ዘመቻ ላይ ግልጽ ነው። ጠጋ ብሎ የሚፈሰውን ምናምን ምጥጥ አርጎ ነው የሰጠው። ከዛ በኋላ አንድ መረድ የሚባል ነገር አላጋጠም። በሽታ ትጥሯለ እንደዚህ ብዙ እንትኖች አሉ ብዙ ስለ ነብይ ሰለላሁ ዐለይሂ ወሰለም ከዚህ ውጪም የተረፈ ሽንት የነብዩን ሽንት ይጠጣል ይሄ ትክክለኛ የሚቻል ለነሱ ጤንነት አፊ አላህ ማን ያደረገው ሙዕጂዛ አይደል ለነብይ ሰጠ ነብይ ተኝተው ራሱ ምናቸው ከብብታቸው የሚወጣው ከምስክ ሽቶ የበለጠ ሽት ነበር አይደል ሰሃቦች ምን ብለው ሄደው ነብዩ በተኙበት ከብብታቸው ውስጥ እንትን ብለው ከሽቷቸው ጋር የሚቀላቅሉበት ሁኔታ ነው። ግልጽ ይሄ ሁላ ውዱ ነብዩ ያደረጉበት መሬት ምን አይልም ነበር? ጠባ ይሻሙበት ነበር። ግልጽ አንዱ የተቀባውን የሚቀባ ነበር። እንደዚህ ነገሮች ግልጽ ነው። ይሄ ሁላ ነበር። እንደውም ከምን ከሙሽሪኮች አንድ ጊዜ ለድርድር መጥቶ ልኡክ ሆኖ መጥቶ ሲያይ እሱ ምናምን ነገር ደረሱት ላይ የነብዩ ሰሃቦች በቃ እንጂ ያለ ገርሙ እኔ እነዚህን ህዝቦች እንደው ንቅንቅ የምታደርጓቸው አይመስለኝም ማለት እኚህ ነው ምን ነው ሲላቸው ለስ እነሱ እኮ ለማ ለማ ለአላህ መልእክተኛ ለነቢ ሰለላሁ ዐለይሂ ወሰለም ያላቸው ፍቅር አለ ምራቅ እንኳን ጠባትልም መሬት አለ እንኳን አዟቸው አይደለም ምን ትላላችሁ? እነዚህ እመቶች የሚደፈሩ አይደሉም። ተጠረ ስለዚህ ይሄ እንግዲህ የሚቻል ነው አይቻልም። ምሳሌ በማውዘምዘም ራሱን የቻለ በረካ እንዳለት እንደማንኛውም ውሃ አይደለም አይደለም እ ሊማ ሹሪ በለው አይደለም ለተጠጣበት ሀጃ ነው ተብሏል። ስለዚህ ራሱን የቻለ በረካ አለው። ምሳሌ መካ ላይ ሄደሽ ግን ጠጠር ለቅመሽ ምናምን በረካ ፈልጌ ብትይ ይሄ መረጃ ነው እ ድንጋዩ ተብሎ የካባውን ልብስ ደግሞ ቆርጠን ምን ነው ሲባል በረካ አለው። ይሄ መረጃ ሀጀረ አስወድ ልትነኝ አለው አለ መረጃ ሀጀረል አስወድ ይነካ እሱን እስላም ያደረገ ወንጀሉ ይረሳል ተዘለ አይደል ስለዚህ ይሄ የመጣባቸውን ውጪ ዝም ብሎ በረካ ይገኛል እየተባለ የሸሆቹ ምናምን እየተባለ ያስተረፉትን ሸሆቹ ያስተረፉትን መብላት ይባላል እግራቸውን ይስማል እጃቸውን ይስማል አብሮኛም የሆነ ሸህም እግራቸውን ስመን ነበረ። በረካ እናገኛለን። አፈላሁ አና ግልጽ ነው። እስ ትባላለህ። ሰው ምን ያኔ እኛ ምንም አናቅም፣ አሊፍም አናቅም። በቃ ሰውዬ ሂደና እጃቸውን ስሞ ወደ እግራቸው ወረድ ብሎ መዋሴት እኛ ምናምን ግን በቃ ያኔም ራሱ ምንም ሳላቅም ግን ውስጤን እየተሰማኝ ነው። ይሄ ግልጽ ነው። እየተሰማኝ ግን አንድ ቀን ነው ሌላው ግን ቶ ቡሩሽ የሚያስፈልጉ አይመስልም ጫማቸው ጥምጥም ብሎ ማለት ነው። እንዲህ አይነት ነገር ነበረ ማለት ነው። ግን ይሄ ሁላ የተሳሳተ ነው። ለም የጁዝ ለና አልጉሉው ፊሂ ወተበሩክ ቢሂ ማንም አያውቅም አይደል? አላህ ወልይ ማን የሆነው የታወቀውን ነው እኮ ደሊል የመጣበት ላይም ድንበር ማለፍ አልተወኝ። አሁን እኛ አላህ ወልዩን ያሁኑ እኛ በምናውቃለን ሊአነ ዛሊከ ምክንያቱም ይህ ወሳኢል ሽርኪ ከሽርክ ምንድን ነው መዳረሻ ነው በእነሱ ጉዳይ ድንበር ማለት ወላሁ አላህ እኮ አመራን ያዞናል ቢዱአኢህ እሱን በመለመን ሙባሸረተን በቀጥታ ዱነ ኢትኻዝ ያለምንም መያዝ ወሳኢጥን ወሳኢጥ ማለት ማለት መዳረሻን በይነና ወበይነሁ በሱና በእኛ መካከል መዳረሻ ሳናደርግ ወሊአና ሀዛ ምክንያቱም ይህ هو التعليل እሱ ምክንያት ነው እንቃረብ ያቃርቡናል ወደ አላህ ማለት هو التعليل ምንድነው እሱ ምክንያት ነው الذي علل به المشركون ያ ሙሽሪኮች ምክንያት ያደረጉት ሚን ቀብል ከዚህ በፊት ነው ሚን ቀብል ከዚህ አንነሁም ይተኸዱ እነሱ እኮ እንደያዙ ይናገራሉ። ሃኡላ እነርሱን ሹፋዓ አማላጅ አድርገው ወወሳኢጣ እንዲሁም ምን ማለት መቃረኛ ነው በይነሁም በእነሱ መካከልና ወበይን አላህ በአላህ መካከል የስአሉን አላህ አላህን ይጠይቃሉ ቢጃሂህም በእነሱ ክብር ወቁርቢህም አላህ ዘንድ ባላቸው ቅርበት ፈአንከረ አላሁ አላህ እኮ ምን አደረገ ከለከለ አለይህም በእነሱ ላይ ዳሊከ ይህንን ይላል በሚቀጥለው ከመሄዳችን በፊት ጥያቄ ካላችሁ ጥያቄ ወደሚቀጥለው ባብ ከመሄድ በፊት هذا وصلى الله على نبينا محمد وعلى